አለዚነ አቴናሁም ልኪታበ ያዕሪፉነሁ ከማ ያዕሪፉነ አብናአሁም። ያ ሙሐመድ የሁዳና ነሳራ ትክክለኛ እውቀት የእውቀት ባለቤት የሆኑት ውስጣቸው ላይ እኮ አንተና ዲኑ ሐቅና ሐቅ መሆኑን ያቁታል። አንተ ትክክለኛ መሆንህን ያ ሙሐመድ ያቁታል። ስለማወቃቸው እንዴት አድርጎ ገለጸ አላህ? ያዕሪፉነሁ ከማ ያዕሪፉነ አብናሁም ማለት አንድ ሰው አንድ መቶ ልጅ ቢኖረው ሁሉንም ያውቃሉ። አይወነባበድም፣ ልጆቹ ናቸው። ልጄ በማለት ምንም አዋቂ ነጋሪ እኮ አስተማሪ አይፈልግም። የዛን ያህል ያውቁሃል አንተን ትክክለኛ ሰው መሆነ የሚያሳዩት ለማጭበርበር ነው፣ ለሌላ ሰው ሲያወነባብዱ ወእነ ፈሪቃ ምንሁም ለየክቱሙን አልሐቀ ወሁም ያለም የተወሰኑ ግሩፖችና የተወሰኑ ቡድኖች ግን ይሄን ማወቃቸውን ደብቀው حق اندبقو اياوقو سون لما غنا بابد بزو نغير يهونالو ينزين سوچ منغد اكتلالو بتل وا الى الله سبحانه وتعالى الحق من ربك فلا تكونن من الممترين وحي الله سبحانه وتعالى انت لا سيعرض نبي سيادرك حقنا حق جيتا الله سبحانه وتعالى غا بيچا نو يالو سلازي لما غنا بابد የሚያመጡትና የሚረጩት በግራ በቀኝ የሚያናፍሱትን ነገር አይተ ከተጠርጣሪ ከተጠራጣሪዎች እንዳትሆነ ተጠንቀቅ ይላል አላህ ሱብሓነሁ ወተዓላ። የአላህን መንገድ ሐቅን ዲንን ከሚጠረጥሩ ከጠርጣሪዎች እንዳትሆነ يا محمد። ወሊኩሊን ዊጅሃቱን ሁወ ሙወሊሃ ለእያንዳንዱ እመት እኮ ለአንተ ብቻ አይደለም አንተ ነቢይ ሆነ ለዚህ ኡመት ስትመጣ ወደ ቂብላ ዙር ወደ ካዕባ ብለን ስናዝ በአንተ ብቻ የተጀመረ አይደለም። በእያንዳንዱ ኡመት ለኢባዳው ለሰላቱ አቅጣጫ አለው። ሁሉም በየአቅጣጫው ይሰግዳል። ምን ችግር አለው? ፈስተብቁል ኸይራት። ዋናው ከአቅጣጫ ጋር አይደለም፣ ኸይርን ስራ ለመስራት ኢባዳ ለመስራት ተሽቀዳደሙ እንጂ ከአቅጣጫ ጋር አይደለም። አይነማ ተኩኑ ያእቲ ቢኩም ላሁ ጀሚያ የትም ሁን፣ ዋሻ ውስጥ ተቀመጥ፣ ዳገት አናት ላይ ውጣ፣ የትም ሁን ትሞታለህ። ከሞትክበት ተቀስቅሰ ትቀርባለህ። የማይቀር ነገር ነው ይላል ጌታ አላህ ሱብሓነሁ ወተዓላ። ኢነላሃ አላ ኩል ሸይን ቀዲር። ይሄን ጉዳይ ተግባራዊ ለማድረግ ግን ምንም የሚያቅተው ጌታ አይደለም ይላል አላህ ሱብሓነሁ ወተዓላ። ወሚን ሀይሱ ኸረጅተ ፈወሊ ወጅሀከ ሸጥረል መስጂድል ሐራም። ሙሳፊር ሆነ ከአገርም ከቤትም ከቦታም كيتم كيتم وطا هيرك أقطع أيرك أجرك أيرك لا صلاة ودزا ود ود بيت الله ود كعبة تملسه نو مسكر يالب محمد تتنكك إلى الله سبحانه وتعالى وإنه للحق من ربك إهن تزاز ود ودزي قبل أن تزور سياز كجيت الله سبحانه وتعالى بحقيقة بأورجنالنت يتسطح تزاز نولنا وما الله بغافلين አማ ተዕመሉ ወምን ሀይቱ ኸረጅተ ፈወሊ ወጅሀከ ሸጥረል መስጂድል ሐራም ወሀይቱ ማ ኩንቱም ፈወሉ ውጁሀኩም ሸጥራ ደጋገመ አላሁ ሱብሓነሁ ወተዓላ የሚያወነባብዱ የይሁዳና የነሳራዎች ንግግር ስላለ ነገሩን ለማጠናከር ደጋግሞት ይህን ትእዛዝ አወረደ በቁርአን አያቱ። ለምን ሙሐመድ የእኛ እንዲን ይክዳል ቂብላችንን ይከተል ነበረ የሚለውን አይነት ወሬ እንዳያናፍሱ ቢያናፍሱ ምላሽ እንዲያጡ አው አሁንም ከየትም ወደየትም ወጣ ከየትም ወደየትም ሄድክ ያ ሙሐመድ ፈወል ወጃከ ሸጥር አልመስጂድ አልሐራም መቼም ቢሆን መቼም ለሰላትህ ቂብላ ወደ መስጂድ አልሐራም መሆኑን አትዘንጋ አትርሳ ይላል አላህ ሱብሓነሁ ወተዓላ ወአይኩማ ኩንቱም ፈወሉ ውጁሃኩም ሸጥራ የትም ሆናችሁ ለተወሰነና ለአንድ አካባቢ ሰሜን ላለው፣ ደቡብ ላለው፣ ወይም ምዕራብ ላለው፣ ወይም ለምስራቅ ላለው ብቻ አይደለም። ቤትም አቅጣጫ ያላችሁት ፈወሉ ውጁሃኩም ሸጥራ ወደ በይቱላ ወደዚያውኑ መመለስ ያለባችሁ ፊታችሁን ይላል አላህ ሱብሓነሁ ወተዓላ። ሊአላ የኩነ ሊናስ አለይኩም ሁጃ መረጃ ይዘው ደሊል ይዘው ሊያሳምኑ የማይሆን አይነት ክርክር በእናንተ ላይ ፈሊጥ ንግግር እንዳያመጡባችሁ ብለን ነው ኢለ ለዚነ ዘለሙ ምንሁም ግን መጀመሪያውን ጠሞ መጀመሪያውን የወንጀል ባለቤት የሆነውማ ምንም አድርገው ምንም ማሳመኛ አምጣ የለው። ፈላ ተክሸሁም ወክሸውን የሚያመጡት አደጋ ግን የለም። ስለዚህ የምትፈሩት እኔም ብቻ ይሁን እነሱን እንዳትፈሯቸው ይላል አላህ ሱብሓነሁ ወተዓላ። ወለዩቱመ ኒዕመቲ አለይኩም ወለዐለኩም ታህተዱን ቂብላ ሲያዞራችሁ ሌሎች ሌሎች ትእዛዛቶችና ሕግና ደንቦችን ሲያመጣና ሲያወርድ ከኒዕማዎቼ ከጸጋዎቼ እናንተ ሊያሰፍር ፈልጌ ነው፣ ሌላ ምንም ምክንያት የለውም ይላል አላሁ ስብሐነሁ ወተዓላ። ከማ አርሰልና ፊኩም ረሱላ ሚንኩም የትሉ አለይኩም አያቲና ወዩዘኪኩም ወዩአልሙኩም ልኪታበ ወልሂክማ ويعلمكم ما لم تكونوا تعلمون الله سبحانه وتعالى نعمون مقترون التوال نعمين بنانت لسأقاين لياموال لا فلقيم نو الكاف للتشبيه نو حرف التشبيه نو سلازي معناته من مالتنا كما أتممت عليكم نعمتي كذلك أرسلت فيكم رسولا منكم مالتنا ليلاني ما وچنم هلو እንዳሟላው ሁሉ በእናንተ ላይ ረሱሌንም በና ለእናንተ አውርጄ ልኬላችኋለሁ። የትሉ አለይኩም አያቲ ለእናንተ አስፈላጊ የሆኑትን ህግና ደንቦችን ያሟላ ሚያነብ ሚያስተምር የሚመራችሁ የሆነው የትሉ አለይኩም አያቲና ወይዘኪኩም ከአልባሌ ቆሻሻ ወንጀሎችም የሚያጠራችሁ የሚያጸዳችሁን ረሱል ወዩዓልሙኩም ልኪታበ ወልሂክማ ቁርአን ወርዶ ወህይ ወርዶ ይሄንኑ እናንተን የሚያስተምር ወዩዓልሙኩም ማለም ተኩኑ ተዕለሙን ከዚህ በፊት የእውቀት ባለቤት ያልሆናችሁትንና በምንም ተአምር የማታውቁትን ሁሉ የሚያሳውቃችሁና የሚያስተምራችሁ ረሱል ነው ይላል አላህ ሱብሓነሁ ወተዓላ። ይሄም ከኒዕማዬ ከጸጋዬ አንዱ ነው ይላል። ፈዝኩሩኒ አዝኩርኩም እኔ ያዘዝኳችሁን ትእዛዛቶች በመፈጸምና ተግባራዊ በማድረግ አስታውሱኝ። አዝኩርኩም ማለት በአጅርና በሰዋብ ደግሞ እኔ አስታውሳችኋለሁ። አጅርና ሰዋብን በመክፈል እኔ አስታውሳችኋለሁኝ። ወሽኩሩ ሊ ወላ ተክፍሩን፣ ለሰጠኋችሁ ኒዕማ ደግሞ ሸክሩኝ። ሽኩርና ሐምድ ልዩነት አለው። ሹክር ከኒዕማ በኋላ የሚሰጥ ነው። ሐምድ ማለት ለማንኛውም ኒማም ኖረ አልኖረ መቼም ቢሆን የሐምድ የምስጋና ባለቤት ጌታ አላህ ብቻ ነው። ያ አዩሃ አለዚነ አመኑ ስተኢኑ ቢሰብሪ ወሰላ ሁለተኛ ጥሪ ነው። በዚህ ሱራ አላሁ ስብሓነ ወተዓላ ሙእሚኖችን በአማረ ድምፅ ሲጠራ፣ በተዋበ ድምፅ ሲጠራ፣ አንደበተ ርቱዕ በሆነ ጥሪ ሲጠራ ሁለተኛ ጥሪ ነው። ያ አዩሃ አለዚነ አመኑ ሲል ቁርአን ውስጥ سمانة سمنت جزء يا أيها الذين آمنوا بلال جيت الله سبحانه وتعالى إيه هو التنيا وترين استعينوا بالصبر والصلاة لما ننيام قداج لي أمور دينكم ودنياكم مالكم لديناكم لدنياكم قد جزا فلقو بصلاة بصبر نبي عليه الصلاة والسلام إذا هذبه أمر بادر إلى الصلاة دينا. ነቢዩ የሆነ ነገር ትንሽ ግርግር ሲፈጥርባቸው፣ ውዥንብር ሲፈጥርባቸው ባደረ ኢለ ሰላት ወደ ሰላት ይፈጥናሉ። ረካዓተን ይሰግዳሉ። ያ ረቢ መላውን የዚህን ጉዳይ መፍትሄ ወዲያው ይመጣል። የማንኛውም ጉዳያችሁ መፍትሄ ፍለጋና እገዛ ፍለጋ ይሁን በሰብርና በሰላት። አደጋ ይመጣል፣ የሰው ልጅ ነ ችግር ይመጣል፣ የሰው ልጅ ነ ስቃይና ሀጃ ይፈጠራል። ሰብርን እዚህ ጋር ካስ ስላት እዚህ ጋር ካለ ትወጣል። አጃኢብ አንድ ጊዜ አንድ ለፈገግታ አንድ ትንሽ በጣም አጭር ታሪክ ልንገራችሁ። በኢማሙ አቡ ሐኒፋ ዘመን ባንክን ለመቼስ ድሮ ታውቃላችሁ፣ ሰዎች ብር ያላቸው ሰዎች በእንስራ በጋን ይቀብራሉ። አንድ ሰው ሀብታም ነው። ብር በእንስራ ቀብሮ ጓሮ ላይ መሬቱ ላይ ማሳው ላይ እንትን አድርጓል። ለሆነ ሀጃው ትንሽ ብር ፈለገና ሰው በሌለ ሰዓት በማታ ቆፍሮ አውጥቶ ብሯን ወስቶ መልሶ እዛው ሊቀብር ቦታው ላይ ቢሄድ ቦታው ጠፋው። እዛም ይቆፍራል የለም፣ እዛም ይቆፍራል የለም። ሄደ ማሳው በአጠቃላይ ጉድጓድ በጉድጓድ ሆነ። በቃ ያለ እንቅልፍ አደረ ሰውየው። ባንክ ብትሄድ አካውንትህ ላይ ብር የለህም እንደተባልክ በለው አለኝ እያልክ እንደማለት። አሊም ሁሌም ጥሩ ነው። አሊም ሁሌም መፍትሄ ፈጣሪ ነው። ሰውየ ተጨንቆ እዛ በታለ እዚህ እኛ ብንሆን ዛሬ ዳይ ሞቶ ጦንቃይ ማ ነበር ማ ነበር ስሙ አዳልሞቴ አዳር ሞተ ጋር እንሂድ ይሁን እንዲህ ነው የምንለው። ወይም ደግሞ እስቲ ራጋ ጋር እንሂድ ወይ አዋቂ ቤት እንዲህ። ይሄ ነው የሚቀረው የዚህ ዘመን ሰው። ለማንኛውም አሊሙ ጋር አቡ ሀኒፋ ጋር ተኬደ። ሰውየው ሄዶ ቢጠይቃቸው ታዲያ እኔ አንተ ስትቆፍርና በእንስራ ብር ስትቀብራ አብሬ ነበርኩ እንዲ አሉ አሊሙ። እኔን የምትጠይቀኛለህ ስለ ሰላት፣ ስለ ውዱ፣ ስለ ሐራም፣ ስለ ሐላል ጠይቀኝ እንጂ እኔ አብሬ ነበርኩ እንዴ? ግን ከትንሽ ጊዜ በኋላ መፍትሄ አመጡ። ለማንኛውም እስቲ ውዶ አድርግን ረካተኝ ስገዳሉ። እኔ እኮ በእንስራ የቀበርኩት ብር ጠፋኝ ነው የሚሉት። ሰላትማ እየሰገድኩ አይደል እንደ ያለሁት ምን ሰላ ስለ ሰላት ምን ይነግሩኛል? አልተገናኝም። የማይዛመት ነገር እኮ እኔ ምልህን አድርግና ከዛስ፣ ከዛ በኋላ መተት ትነግረኛለህ። የጠየቅኩት ቀረ ማለት ነው አላቸው። እሺ በቃ አልተግባባንም አሉ። እኔ ምልህ ረካዓተይን ውዱ አድርገህ ስገድና ከዛ በኋላ መጥተህ ትነግረኛለህ እያልኩህ እኮ ነው አሉ። እሺ አሊም ካለው እንግዲህ ምን አማራጭ አለኝ? ውዱ አርገ ሰውየው ሄዶ ይሰግዳል። አላሁ አክበር። ቦታውን አሳሶትና አስመልጦት የነበረው አባ ሙራ ነው። የአንድን ስራ ብር እኮ ለሱ ምንም አይደለም። ትልቅ ድል ለሱ ይሄን ሰላት ማበላሸት ነው። አመጣላህ ፊልሙ ሰላቷን ሳይጭር እዛ ጋ እዚ ጋ እዚ ጋ እዛ ጋ ተሸሁድ ላይ እያለ አናቷ ላይ ወጣ ሰውየው። ሰላቱንም ሳይጨርስ ብድግ ብሎ ሄዶ ሳይ እንስራውን ከነብሩ አገኘ። ይሄ እንደሚፈጠር አውቀው ነው ኢማሙ አቡ ሐኒፋ ይህን ጥቆማ የጠቆሙት። ሰላት ቀላል ነገር አይደለም። ያ አዩሃ አለዚነ አመኑ ስተኢኑ ቢሰብሪ ወሰላ ኢነላሃ ማአሳብሪን። ሰብረተኞች ካላቸው ትልቅ ትልቅ ትልቅ ተስጦ መእየቱላህን ማግኘት ነው። ታጋሾች አብሯቸው ይሆናል አላህ አለ። እንደማር ሀሳብ ታጋሽ ያድርገን። በነገራችን ላይ ትዕግስት የሚያመጣና ትዕግስት የሚጠይቅ ነገር በሌለ ጊዜ ግን ሁሉም እንደኔ ታጋሽ የለም ይላል።